ሕገ የተሰጠን መብት ሳይሸራረፍ ይከበር። ይህ የሙስሊሞች ብሶት የወለዳት የፍትህ ሬዲዮ ድምፅ ነው። ድምጻችን መንግስቱ የተሰጠን ሳይሸራረፍ ይከበር። ከ240 ቀን በላይ በግፍ በእስር ቤት እየተሰቃያችሁ ያላችሁት ውድ ወኪሎቻችንና ውድ የኢስላም ልጆች እንደምን ሰነበታችሁ? መቼም ሰላምታችን የመስማት እድሉ ባይኖራችሁም ሰላምታችንን በቤተሰቦቻችሁ በኩል እንደሚደርሳችሁ ተስፋ እናደርጋለን። ድምጻችን ይሰማ በሁሉም ከተማ በሚል መሪ ቃል ትናንት ጁማ ከፍተኛ ተቃውሞ ስታሰሙ የነበራችሁ ውድ የኢትዮጵያ ሙስሊሞች እንደምን ሰነበታችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለዛሬ ቀዳሚ መጋቢት 7 ፍትህ ሬዲዮ 17 ኛ ፕሮግራሟን አዘጋጅታ ሳምንታዊ ዜናዎችና የተመረጡ ፕሮግራሞች ልታሰማችሁ ወደ ደርሳለች። ፍትህ ሬዲዮ ወቅታዊ መረጃዎች ለሙስሊሙ ህብረተሰብ በማድረስ የመረጃ ክፍተት እንዳይኖር የምትሰራ የሙስሊሞች ብሶት የወለዳት ሬዲዮ ናት። አሁን ቀዳሚ ወደ ሆነው ሳምንታዊ የፍትህ ሬዲዮ ዜና እንሸጋገራለን። ዜናውን የምታሰማን ኑር ሁዳ እስከ ፕሮግራማችን መጨረሻ አብራችሁን እንድትቆዩ ግብዣችን ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። አሁን የፍትህ ሬዲዮ ሳምንታዊ ዜና እናሰማለን። በቅድሚያም ርዕሶቹን የኮልፌ ቀራኒዮ ክፍለ ከተማ የወረዳ ሶስት ነዋሪና ኮልፌ ቀራኒዮ ክፍለ ከተማ ምክትል ሰብሳቢ ጠይባ በለመደው ማጭበርበር ወንጀል ዳግም ተዘፈቀ። 3 እና አራት በሻሸመኔ ከተማ ህገ ወጥ መጅሊስ ስብሰባ አደረገ። የህገ ወጥ መጅሊስ ፕሬዝዳንት አቶ ኪያር አህባሽ የሚባል እምነት ኢትዮጵያ ውስጥ እየረበሸ መሆኑ ለመጀመሪያ ጊዜ አመኑ። በወለጋ አሙሩ ወረዳ ሙስሊሞች በመስጂድ ውስጥ ቁርአን እንዳይቀሩ ተከለከሉ። መንግስት ከዚህ ቀደም በባሌ ዶዶላ ጀምሮት የነበረው ሙስሊምና ክርስቲያን ለማጋጨት የቀረጸውን ፕሮጀክት አጠናክሮ እንደቀጠለ ነው። ትናንት ጁማ መጋቢት ስድስት ድምጻችን ይሰማ በሁሉም ከተማ በሚል መሪ ቃል ከአርባ በላይ ከተሞች የተሳተፉበት ተቃውሞ ተደረገ። የሚሉት ለዛሬ ያልናቸው ዜናዎች ናቸው። አሁን ወደ ዝርዝር ዜናው እናልፋለን። የኮልፌ ቀራኒዮ ክፍለ ከተማ የወረዳ ሶስት ነዋሪና የኮልፌ ቀራኒዮ ክፍለ ከተማ ምክትል ሰብሳቢ ጠይባ አወል በለመደው ማጭበርበር ወንጀል ዳግም ተዘፈቀ። ከጥቂት ዓመት በፊት ከጓደኛው አህመድ ሙስጠፋ ጋር በመሆን አንድን ግለሰብ ብር ስጠና ለበለዚያ ኦነግ ብለን እንከሳለን ብለው አስፈራርተውት 30 ሺህ ብር ሲቀበሉት እጅ ከፍንጅ ተይዘው ባልታወቀ ምክንያት ተለቆ የነበረ ሲሆን በተጨማሪም ደህንነት ነኝ እስረኛ አስፈታለሁ ብር አምጡ እያለ ህብረተሰቡ እንደሚበዘብዝ ምንጮች አክለው ገልጠዋል። አሁን ደግሞ ያለፈውን መውሊድ አስታኮ የራሱን ረሲት በማዘጋጀት የጓደኛውን ኮልፌ ቀራኒዮ ክፍለ ከተማ ሰብሳቢ ታደለ ማህተም በመጠቀም ገንዘብ ሲሰበስብ እንደነበር ተደርሶበታል። በተለይ እሱ በሚኖርበት ሐምዛ መስጂድ አካባቢ ከግብራ አበሩ ኸይረዲን አወል በቅጽል ስሙ የኮፊታው ሼህ ጋር በመሆን ህዝቡን እየዞሩ ለመውሊድ አዋጡ ከመጅሊስ ነው የታዘዘው ካላዋጣችሁ ሌላ አመለካከት አላችሁ በማለት ነው በማለት ሰዎችን አስፈራርተው ገንዘብ ሲቀበሉ እንደነበር ተደርሶበታል። ይህ ጉዳይ አሁን ክፍለ ከተማ ደርሶ በቅርቡ እንደሚወያዩበት ለማወቅ ተችሏል። ከላይ የጠቀስናቸው ጠይብ አወል፣ አህመድ ሙስጠፋ፣ ኸይረዲን አወል በቅጽል ስሙ የኮፊታው ሼህ በህዝበ ሙስሊሙ መፍትሄ አፈላላጊ ኮሚቴዎች ላይ በሀሰት ጂሃድ አውጀዋል በማለት መመስከራቸውን ምንጮቻችን አክለው ገልጸዋል። 3 ሶስትና አራት በሻሸመኔ ከተማ ህገ ወጡ መጅልስ ስብሰባ አደረገ። የህገ ወጡ መጅልስ ፕሬዝዳንት አቶ ኪያር አህባሽ የሚባል እምነት ኢትዮጵያ ውስጥ እየረበሸ መሆኑን ለመጀመሪያ ጊዜ አመኑ። ህገ ወጡ መጅልስ በኦሮሚያ ክልል ከ18 ዞኖች የተወጣጡ የአህባሽ አቀንቃኞችና ህገ ወጡ የመጅልስ ተመራጮችን በመጥራት ባለፈው ሮብና ሐሙስ ስብሰባ አድርገዋል። በስብሰባ ላይ እንዲሳተፉ የሻሸመኔ ዑለሞች ጥያቄ ቢቀርብላቸውም የሻሸመኔ ዑለሞች ከማናውቃቸው ህገወጥና በህዝበ ሙስሊሙ ቅና ከሌላቸው ሰዎች ጋር አንሰበሰብም በማለት ጥያቄያቸውን ውድቅ አድርገውታል። ስብሰባውን የመሩት የህገወጡ መጅሊስ ፕሬዝዳንት የሆኑት አቶ ኪያር ሲሆኑ መንግስት እስካሁን የለም ሲል የነበረውን አህባሽ የሚባል እምነት አቶ ኪያር ለመጀመሪያ ጊዜ አህባሽ የሚባል እምነት እንዳለና ይህንን መሳሰብ ለማጥፋት እንደሚሰሩ ገልጸዋል። ይህ አህባሽ አለ ብለው መናገራቸው ብዙዎችን አግራሞት ውስጥ የከተተ ሲሆን ይህን የተናገሩት ከሙስሊሙ ህብረተሰብ ጎን የቆሙ ለማስመሰልና አህባሽን በተዘዋሪ ለማጥመቅ እንደሆነ ገልጸዋል። መንግስት በተደጋጋሚ አህባሽ የሚባል እምነት የለም በማለት ከፍተኛ ፕሮፓጋንዳ ሲያደርግ የቆየ ቢሆንም በሻሸመኔው ስብሰባ ላይ ግን ከአቶ ኪያር በኩል እንዲነገር አስደርጓል። ይህን የሚያደረጉት ሙስሊሙ ማህበረሰብ ከዳር እስከ ዳር የአህባሽን ተንኮል ተረድቶ ስላወገዘው ህገ ወጦቹ አመራሮች ከህዝቡ ጋር ለመቀራረብ አህባሽ እናስወግድላችኋለን በማለት ከህዝበ ሙስሊሙ ድጋፍ ለማግኘት እንደሆነ ታውቋል። ይሁን እንጂ የሻሸመኔ ሙስሊሞችም ሆኑ አጠቃላይ የኢትዮጵያ ሙስሊሞች ህገወጡ መጅሊስ አህባሽን አስወግዳለሁ ብሎ ይሁን ሌላ ነገር ቢናገር ከህገወጡ መጅሊስ ጋር ጉዳይ እንደሌላቸውና የሚናገሩትን ማጭበርበሪያ እንደማይቀበሉ አሳውቀዋል። በወለጋ አሙር ወረዳ ሙስሊሞች በመስጂድ ውስጥ ቁርአን እንዳይቀሩ ተከለከሉ። በኦሮሚያ ክልል በወለጋ አሙር ወረዳ በሙስሊሞች ቤተ እምነት በሆነው መስጂድ ውስጥ ቁርአን እንዳይቀራ መደረጉ ተገለጸ። በመስጂድ ውስጥ ይቀሩ የነበሩ ቁጥራቸው 75 የሚደርሱ ወጣቶች ቁርአን መቅራት እንዲያቆሙ መደረጉ ምንጮች ገልጸዋል። ቁርአን እንዳይቀሩ በምክንያት ያቀረበው መስጂድ ውስጥ የምትሰበሰቡት ሌላ ድብቅ አጀንዳ ስላላችሁ ነው በማለት መሆኑ ተገልጿል። በመስጂድ ውስጥ ቁርአን ሲያስቀሩ የነበሩ ኡስታዞችም የታሰሩ ሲሆን ከስር ያመለጡት ኡስታዞችም ወደ ሌላ አካባቢ መሰደዳቸው የተሰማ ሲሆን ቁርአን በማስቀራታቸው ብቻ ተወንጅለው የታሰሩ ከነበሩ ኡስታዞች መካከል የተወሰኑት ከሁለት ሳምንት ስራት በኋላ መፈታታቸው ምንጮች ገልጸዋል። የፌዴራል ጉዳዮች ሚኒስትር ዶክተር ሽፈራው አክራሪነትን ለማጥፋት ከ18 ዓመት በታች ያሉ ሙስሊሞች ቁርአን መቅራት የለባቸውም በማለት ተናግረው እንደነበር ባለፈው መዘገባችን ይታወሳል። መንግስት ከዚህ ቀደም በባሌ ዶዶላ ጀምሮት የነበረው ሙስሊምና ክርስቲያን ለማጋጨት የቀረጸውን ፕሮጀክት አጠናክሮ እንደቀጠለ ነው። ከዚህ ቀደም የጸጥታ ክፍል ኃላፊ አቶ ደዋኖ በሪሶና የከተማይቱ ምክትል ከንቲባ ሁሴን ጃርሶ በተለምዶ ኦላቶርባ በተሰኘው ልዩ ቦታ የፕሮቴስታንት እምነት ቤተክርስቲያን አገልጋዮችን በመሰብሰብ ሙስሊሞች እስላማዊ መንግስት ለመመስረት እየተንቀሳቀሱ ነው በማለት ህዝቡን የማሸበር ተግባር ፈጽመው የነበረ ሲሆን በቅርቡም ነብዩ መሐመድን እና ሙስሊምናን የሚያንቋሽሽ 45 ገጽ መጽሐፍ የክርስትና ትምህርት በሚል የሽፋን ርዕስ በቄስ ሙሊ አዘጋጅነት ተጽፎ ለህዝብ መቅረቡ ታውቋል። በመጽሐፉ ውስጥም የሙስሊሞችን ስሜት የሚጎዱ በርካታ ጸያፍ ቃላቶች የያዘ ሲሆን መጽሐፉ ክርስቲያኖች በሙስሊሞች ላይ መነሳት እንዳለባቸው ጥሪ ያቀርበዋል። መንግስታችን ደርሶ ባያከሽፋቸው ኖሮ ሙስሊሙ ሊያጠፉን ይችሉ ነበር። አሁንም ቢሆን ቀድሞ ሳያጠቁም በፊት እርምጃ ልንወስድባቸው ይገባል። ለዚህም ማንኛውም በኢየሱስ ክርስቶስ ያመነ ሁሉ ሊተባበር ይገባል የሚሉ ጭራሽ ከብዙሃኑ የክርስትና እምነት ተከታዮች ሚዛናዊ አስተሳሰብ ጋር የማይሄዱ እኩይ አረፍተ ነገሮች ተዘርዝረዋል። ተሰውረውበታል። የዶዶላ ወረዳ ፖሊስ በደረሰው ጥቆማ መሰረት መጻፉና ግለሰቦችን በመያዝ ለዞኑ ፍርድ ቤት ያስተላለፈ ቢሆንም ከመንግስት በኩል ግን ኢፍትሃዊ ምላሽ ተሰጥቶታል። የዞኑ አቃቤ ህግ ዳኞች እስከዛሬ ድረስ ሙስሊሙ ለአንድ አመት እንደፈለገ እንዲሆን ስትፈቅዱ ቆይታችሁ ዛሬ ላይ አንድ የፕሮቴስታንት ግለሰብ ይህንን ጉዳይ ፈጸመ ብላችሁ ወደ ፍርድ ቤት ታመጣላችሁ በማለት ከባድ ወንጀል የፈጸሙትን ግለሰቦች በነጻ ለቋቸዋል። መንግስት ሆን ብሎ የወንበዴ ተግባር በመፈጸም ህዝብን ከህዝብ ለማጋጨት ከፍተኛ ስራ እየሰራ መሆኑን በዶሎላ በግልጽ ለማየት ተችሏል። ትናንት ጁማ መጋቢት ስድስት ድምጻችን ይሰማ በሁሉም ከተማ በሚል መሪ ቃል ከአርባ በላይ ከተሞች የተሳተፉበት ተቃውሞ ተደረገ። ትናንት ጁማ 44 ከተሞች የተሳተፉበት ታላቅ ሀገራዊ ተቃውሞ ድምጽ በማሰማት በዝምታና ድዋ በማድረግ ተቃውሞ ተደርጓል። በሻሸመኔና አዳማ ከተፈጠረው የጸጥታ ችግር በስተቀር ስኬታማና የደመቀ ጁማ አሳልፈው ውለዋል። ዛሬ ለሁለተኛ ጊዜ ተቃውሞን ባሰማችው ዲላ ከተማ አስተዳደሩ ተቃውሞ እንዳይኖር ከፍተኛ ጥረትና ማስፈራሪያ ያደረገ ቢሆንም ሳይሳካለት ቀርቷል። የዲላ ጀግኖች በመስጂዳቸው ከቀሪ ኢትዮጵያውያን ወንድሞቻቸው የተለየ ድምጽ እንደሌላቸው በርካቶች መፈክሮችን በማሰማት አሳይተዋል። በመቱ ከተማ ነጃሺ መስጂድ እንደስከዛሬ ሁሉ በርካታ ሙስሊሞች ድምጻቸውን ያሰሙ ሲሆን የሀገራችንን ሰላም እያደፈረሰ ያለው የሃይማኖት አክራሪነት ሳይሆን የፖለቲካ አክራሪነት ነው የሚል ጽሑፍ ከፍ አድርገው በማሳየትም ተቃውሞ አሰምተዋል። በአላባ ከተማ ኑር መስጊድ እንዲሁም ከ20 ደቂቃዎች በላይ የዘለቀ ከፍተኛ ተቃውሞ ተደርጎ ውሏል። ተከታታይና ደማቅ ተቃውሞችን ስታስተናግድ የሰነበተች ዶዶላ ከተማና አካባቢዋም የፍትህ ጥሪ ስታሰማ ውላለች። ረቡዕ በዋለው ገበያ ሳይቀር ከፍተኛ የተቃውሞ ድምጽ አሰምታ የነበረችው ኮፈሌ ከተማም በአዲስ ከተማ ሰላም መስጊድ በተካሄደው ከፍተኛ የድምፅ ተቃውሞ የትግሉ አጋር መሆኗን በበርካታ መፈክሮች አጅባ አስመስክራለች። በሌላ በኩል በኮኮሳ ወረዳ ኮኮሳ ከተማ ትልቁ መስጊድ ላይ የተስተናገደው ደማቅ ድምጽ ተቃውሞም እንዲሁ በርካቶችን ያሳተፈ ነበር መሆኑ ተነግሮለታል። ለዋና ከተማ አዲስ አበባ ቅርብ በሆነችው አዳማ ከተማ አውበከር መስጊድም ደማቅ ተቃውሞ ተደርጎ ውሏል። ከተቃውሞ መልስ የተወሰኑ ወጣቶች ታፍሰው እንደተወሰዱም ተሰምቷል። በትናንትናው የድምፅ ተቃውሞ ችግር ተፈጥሮ የዋለው በሻሸመኔና አዳማ ከተሞች የነበረ ሲሆን የሻሸመኔ ሰላማዊ ሙስሊም ማህበረሰብ በትልቁ መስጊድ በከፍተኛ ቁጥር ተሰብስቦ መፈክር ማሰማቱን ብሶቱን መግለጹን ያልወደዱት የአካባቢው ታጣቂዎች ተቃውሞውን ለማስቆም ሰዎችን ያለ ርህራሄ ደብድበዋል። በርካታ የወታደር መኪኖችን በማምጣት መስጊዱን ለረጅም ወቅት ከበው በመቆየትም በመስጊዱ ቅጥር ሆኖ ማንንም ሳይተናኮል ድምጹን የሚያሰማውን ሙስሊም ለማሸበርና ለማሸማቀቅ ሞክረዋል። በድብደባው ወቅት በርካታ ሙስሊሞችን እያፈሱ በመኪና ሲጭኑ የአይን ማኞች ተመልክተዋል። በዚህ መልኩ ለተወሰነ ሰዓት ከቆየ በኋላ የከተማይቱ አዛውንቶች ከታጣቂ ኃይሎች ጋር በመደራደር በሽምግልና ከበባውን ያስበተኑ ሲሆን በአምልኮ ስፍራቸው ታግተው የቆዩ ሙስሊሞችን በሰላም ወደየቤታቸው ተመልሰዋል። ፖሊስ ያሰማራቸው ሰዎችም ድንጋይ ይወረውሩ እንደነበር ታይቷል በተደጋጋሚ የመንግስት ኃይሎች ድብደባ ጥቃት ልትበገር ባልቻለች ደሴ ከተማ ሙስሊሙ ህብረተሰብ በሜትሮ ሸህ ጁሃር መስጊድ በከፍተኛ ቁጥር ተሰብስቦ ጁማን ከሰገደ በኋላ እጆቹን በማያያዝ በማቆላለፍና የተለያዩ መልክቶችን በማሳየት ተቃውሞን አሰይቷል። በዚያው ክልል ኮምቦልቻ ከተማ በሚገኘው ኻሊድ መስጊድ በርካታ ሙስሊሞች ተሰብስበው የዝምታ ተቃውሞ አካሂደዋል። የአህባሽ መስጊድ ጭብጡን አጥብቆበታል በምትባለው በዚህ ከተማ ይህን መሰል ተቃውሞ መታየቱን በርካቶች ደስታቸውን ገልጸዋል። በተመሳሳይ ወቅት ደቡብ በምትገኘው ደማቋ የንግድ ከተማ ወራቤ ከፍተኛ ቁጥር ያለው ሙስሊም ማህበረሰብ በአቡበከር መስጂድ ተሰብስቦ የዝምታ ተቃውሞን በማካሄድ ለኢትዮጵያውያን ሙስሊሞች ታላቅ ትግል ያለውን አጋርነት አረጋግጧል። በድሬዳዋ ከተማ ኢማሙ ለህዝበ ሙስሊሙና በግፍ ለታሰሩ ጀግኖቹ አላህ መፍትሄውን እንዲያመጣ ዱዓ ያደረጉ ሲሆን አሸዋ ሰፈር በሚገኘው ቢላል መስጊድም የቁኑት ዱዓ ስነ ስርዓት መደረጉ ተዘግቧል። ዘገባው የድምጻችን ይሰማ ነው። አድማጮቻችን ለዛሬ ያዘጋጀንላችሁ ዜናዎች እስካሁኖቹ ነበሩ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። አድማጮቻችን እየተከታተላችሁ ያላችሁት የፍትህ ሬዲዮን ድምጽ ነው። ሰላማዊ ታጋዮች ጥያቄ ሲያነሱ አምባገነኖች በህዝቡ ላይ ሽብርና ፍርሃት በመንዛት ጥያቄ ያላነሳውን ሌላውን ቡድን ከጎናቸው ለማሰለፍ በርካታ ነገሮችን ይጠቀማሉ። በተለይ በሚዲያ ፕሮፓጋንዳ ከፍተኛ ስራ በመስራት ህዝቡን እነሱ በሚፈልጉት አቅጣጫ እንዲዞሩ ሲያደርጉት ይስተዋላል። በዚህ ላይ አጠር ያለ ማብራሪያ አዘጋጅተናል፣ እንደሚከተለው ይቀርባል። አምባገነኖች ህዝብን ከጎናቸው ለማሰለፍ በርካታ ዘዴዎችን ይጠቀማሉ። ከነዚህ ውስጥ ዋናው ሚዲያን በመጠቀም የፍርሃት ወረርሽኝ በህዝብ ላይ መልቀቅ ነው። በፕሮፓጋንዳ ህዝብን ፍርሃት ውስጥ በመክተት ህዝብን ወደሚፈልጉበት አቅጣጫ መንዳት እንደሚቻልና ደጋፊ ማድረግም እንደሚቻል የፖለቲካ ሳይንስ ምሁራን ያስረዳሉ። አምባገነኖች የውሸት ማስጠንቀቂያ በመስጠትና የፍርሃት ወረርሽኝ በመልቀቅ የፍርሃት ድባብን በህዝብ ላይ በመፍጠር ህዝብን የነሱ ደጋፊ እንዲሆን ለማድረግ ይሞክራሉ። ህዝቡ ጥቃቱ ውስጥ እንደሆነ በመንገርና ስለ ሰላም የሚዘምሩትን ሰዎች ሀገር ወዳድ እንዳልሆኑና ሀገሪቱም ለአደጋ እያጋለጡ ናቸው ብሎ በሐሰት በመወንጀል ህዝብን ከጎናቸው ለማድረግ ይሞክራሉ። በተለይ ከሴፕቴምበር 11 በኋላ አምባገነኖች ፍርሃትን በማጋነን የሽብር ፍርሃት በህዝብ ላይ በመርጨት የራሳቸውን የፖለቲካ አጀንዳ ያራምዳሉ። ባለፈው ዓመት የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በሚያዝያ 9 2004 የፓርላማ ንግግራቸው ስለ ሙስሊሙ ጥያቄ ሲያስረዱ መልሳቸውን በማስፈራራት ፖለቲካ የተቃኘ ነበር። እሳቸውም መጀመሪያ ሙስሊሙን ሱፊና ሰለፊ ብለው ከከፈሉ በኋላ አሸባሪዎች ሁሉ ሰለፊ እንደሆኑ በፓርላማቸው አወጁ። ኢትዮጵያም ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። አብዛኛው ባሌና አርሲ ይሄ ህዋስ የዚህ ዋስ አባላት የነበሩት በሙሉ ሰለፊዎች ናቸው እነዚህ ሰለፊዎቹ በተለያየ መንገድ አንዳንድ ማህበረ ቅዱሳን አባላት የሚያራምዱትን ግልባጭ ሲያራምዱ ታይቷል ኢትዮጵያ ውስጥ አብዛኛው ህዝብ ሙስሊም ነው ስታቲስቲክስ ያቀረበው መረጃ ውሸት ነው አብዛኛው ህዝብ ሙስሊም ስለሆነ የእስላም መንግስት ነው መቋቋም ያለበት የሚል ቅስቀሳ በሰፊው ነው የሚካሄደው አድማጩ ከዚህ ንግግራቸው የሚወስደው ሙስሊሙን መጠራጠርና መፍራት ነው። ስለዚህ ነገ በሙስሊሞች ላይ ኢህአዴግ የሚወስደው ማንኛውም አይነት እርምጃ እንዲደግፍ ለማድረግ የታሰበ ነበር። ለዘመናት የአምባገነኖች ግፍ ያማረረው ህዝብ ተነስቶ አምባገነኖቹን መጣልና ብሎም ማዋረድ በእርግጥ ለሁሉም አምባገነኖች መጥፎ ስዕል ይፈጥርባቸዋል። እንደ ቱኒዚያ፣ ሊቢያ፣ ግብፅና ሶሪያ ህዝቦች በአምባገነን መሪያቸው ላይ መነሳታቸው በእርግጥም ለሁሉም አምባገነኖች አስፈሪ ነበር። የእኛም አምባገነኖች ይህንን አልወደዱትም። የህዝቡን አብዮት ከአክራሪነት ጋር አቆራኙት። አምባገነኖች የህዝብን ተቃውሞ ለማፈን የሚጠቀሙበት የአልቃይዳን ካርድ ነው። ዛሬ የኢትዮጵያ መንግስት ባስቀመጣቸው የመጅሊስ አባላት ላይ ሰላማዊ ተቃውሞ የሚያሰሙትንና ፍትሃዊ ምርጫን የጠየቁትን ሁሉ በጅምላ ድብቅ ዓላማ አላቸው። ህገ መንግስቱን በኃይል ለመናድ የሚፈልጉ የሸሪዓ መንግስት ማቋቋም የሚፈልጉ በማለት ሌት ተቀን በሐሰት ፕሮፓጋንዳን ስራዬ ብሎ ተያይዞታል። በርካቶችንም አስሷል። በአሸባሪነትም ክስ መስርቶባቸዋል። የኢህአዴግ ባለስልጣናት የውሸት ፕሮፓጋንዳ ሲያሰራጩ የሚመርጡት ውሸት በጣም ትልቅ የሆነውን ውሸት ነው። ለነገ ምን ዋሻለሁ ብለው አይጨነቁም። መርሃቸው ከዋሸን አይቀር በትልቁ እንዋሽ ይመስላል። ምርጫ 97 ላይ ኢህአዴግ ለተቃዋሚ ፓርቲዎች እንከን የለሽ ይሆናል ባለው ምርጫ ላይ ህዝቡ በከፍተኛ ቁጥር የተቃዋሚዎች ደጋፊ በመሆን ባወቀ ጊዜ ከፍተኛ ድንጋጤ ፈጥሮበት ነበር። ከዚያ ድንጋጤ ለመውጣት የመረጠው የመጨረሻ አካሄድ ተቃዋሚ ፓርቲዎችን ለህዝቡ በጭራቅነት መሳል ነበር። የተቃዋሚ ፓርቲዎቹ እንደ ኤሮፓውያን አቆጣጠር በ1994 በሩዋንዳ ወደ አንድ ሚሊዮን የሚጠጉ ንጹሐንን በዘግናኝ ሁኔታ የጨፈጨፈው የኢንተርሃም ወይ ሚሊሻ አማጽያን እንደሆኑ የሐሰት ፕሮፓጋንዳውን መርጨት ጀመረ። ይህንን የህዝብ ማስፈራሪያ ይሆንልኛል ያለው የኢንተርሃም ወይ ቅዠት ግን ኢህአዴግ የሚመኘው ቢሆንም የኢትዮጵያ ህዝብ ግን የኢህአዴግን አንጋፋ ውሸት መሆኑን አውቆ አልተቀበለውም። ኢህአዴግ የተቃዋሚ ፓርቲዎችን ከመረጣቸው ኢንተርሃም ወይ እንደፈጸመው አይነት ጭፍጨፋ እንደሚፈጽሙ በምርጫ 97 የሐሰት ፕሮፓጋንዳ ሲፈጽም ነበር። ሆኖም ህዝቡን ሊያጭበረብረው አልቻለም ነበር። ዛሬ ደግሞ ሙስሊሙ ህብረተሰብ በአንድነት የኢህአዴግን ካድሬዎች ከመጅሊሱ እንዲወጡ ያልመረጥኳቸው የመጅሊስ አመራሮች አይወክሉኝም በማለት ጥያቄ አነሳ። ይህ ጥያቄ በተመለከተ የኢሃዴግ በተለጣፊነት የሚያገለግለው መጅሊስ ከእጁ እንደሚወጣበት የተገነዘበው ኢሃዴግ ሰላማዊውና ፍትሃዊው የሙስሊሙን ጥያቄ መስመር ለማስለወጥ አንጋፋውን የሐሰት ፕሮፓጋንዳውን ጀምሯል። ይህ አንጋፋ የሐሰት ፕሮፓጋንዳ ዓላማውም በተለይም ክርስቲያኑን አብሮ ለዘመናት የኖረውን ሙስሊሙን እንዲፈራና የኢሃዴግ ደጋፊ እንዲሆንለት ነው። ክርስቲያኑ ህዝብ ኢስላማዊ መንግስት ሊመሰርቱልህ ነውና ኢህአዴግን ደግፍ፣ አለበለዚያ የሸሪዓ መንግስት ይመጣብሃልና በማስገደድ ሃይማኖትን ይቀይሩልሃል በማለት ህዝቡን በማስፈራራት ለመግዛት የታለመ ነው። ሌላው የህዝብ አንድነት በመከፋፈል የራሳቸውን አጀንዳ የሚያስፈጽሙለትን የከፋፍሎ መግዛት ስርዓት በመጠቀም ነው። ህዝቡን ከፋፍሎ መግዛት በታሪክ ውስጥ ትልቅ ቦታ የሚሰጠው አምባገነን መንግስት የሚጠቀምበት ዘዴ ነው። በሮማው ቄሳር ጀምሮ የነናፖሊንን ጨምሮ በርካታ ሲተገብሩት ኖረዋል። ዓላማው ሲዋሃድ ወይም አንድ ሲሆኑ ኃይል የሚያገኙትን ህዝቦች በተለያዩ ምክንያት መክፈልና ኃይላቸውን እንዲበታተን ማድረግ ነው። የኢህአዴግ መንግስትም ይህንን ስልት በአግባቡ የሚተገብር ነው። በአሁኑ ሰዓት ኢህአዴግ ከሙስሊሙ ጋር ያለውን ግንኙነት እጅግ በጣም እንደሻከረ ይታወቃል። ምክንያቱም ኢህአዴግ ሃይማኖቱን በግዴታ ለማስቀየር እየሞከረ ሲሆን ህዝበ ሙስሊሙ ደግሞ ይህንን እየታገለ ነው። ኢህአዴግና ግብረ አበሮቹ ታሪክ አያውቁም እንጂ ከዚህ አይነት እርምጃ ውጤቱን መገመት በቻሉ ነበር። ማንኛውም ህዝብ በግድ ሃይማኖቱን ቀይር ቢባል ተቃውሞው ከፍተኛ ነው። አጼ ሱሱኒዮስ የኦርቶዶክስን ሃይማኖት ወደ ካቶሊክ ለመቀየር ሲነሳ ህዝበ ኦርቶዶክስ ሃይማኖት ይመለስ፣ ፋሲል ይንገስ በማለት ተነስቷል። ያለውም አልቀረም። ኢህአዴግ ከሙስሊሙ ጋር በተጣላበት በዚህ ወቅት ከክርስቲያኑ ወዳጅነት ለመመስረት ደፋ ቀና እያለ ነው። ለምሳሌ የአዲስ አበባ መስተዳደር ይህንን ከፋፍሎ ለመግዛት ዓላማ ለማሳየት የክርስትና ተቋማትን ብቻ ነጥሎ በቅርቡ ለመቶ ሀያ ገዳማትና አድባራት ካርታዎችን ሰጥቷል። ዓላማው ግልጽ ነው። ለዘመናት ያጓተተውን ስራ በአንዴ መለገስ ያስፈለገው ክርስቲያኑን ለማስደሰትና የፖለቲካ ፍጆታውን ለማዋል በማሰብ ነው። ይህን ስትራቴጂ በምርጫ 97 ኢህአዴግ የሙስሊሙን ድጋፍ ለማግኘት ተጠቅሞበታል። ምርጫ 97 ሲቃረብ ለተወሰኑ መስጊዶች ካርታ በአፋጣኝ አድሎ ነበር። አንዳንድ ሙስሊሞች ይህ አስደስቷቸው የኢህአዴግ ደጋፊ አድርጓቸው ነበር። ነገር ግን የኢህአዴግን ዓላማ የተረዱት በርካቶች ነበሩ። ኢህአዴግ የካርታ ስራውን በምርጫ ዘጠና ሰባትም ይሁን አሁን የእምነት ተቋማትን በመነጣጠል ካርታ የሚሰጠው መልካም አስተዳደሩን ሳይሆን እንደ ጉቦ ነው። በእርግጥ ይህ የመልካም አስተዳደር ውጤት ቢሆን ኖሮ ህዝቡን ከፋፍሎ ለማስደሰት ባልሞከረ ነበር። በምርጫ 97 ለሙስሊሙ አሁን ደግሞ ከሙስሊሙ ሲጣላ ለክርስቲያኖች ክርስቲያኖችን በዚህ መልኩ ለማስደሰትና ድጋፍ ለማግኘት ቢያቀድም ዋናው የድጋፍ ማግኛው ግን ክርስቲያኑ ኢስላማዊ መንግስት መጣልህ በማለት በማስፈራራት ነው። በዚህ አጋጣሚ ክርስቲያኖች የሆናችሁ ሁሉ የሙስሊሙን ጥያቄዎች በቅጡ ማወቅ አገራዊ ግዴታችን መሆኑን ልናስታውሳችሁ እንወዳለን። የተሰጠን መብት ሳይሸራረፍ ይገባል። በማንኛውም ሀቅ በሆነ ነገር በጽናት መቆየት ለሚያጋጥሙ ችግሮች ደግሞ ሰብር ማድረግ እጅግ በጣም አስፈላጊ ጉዳይ ነው። ትግላችን ከጀመርን ጀምሮ እስካሁን ድረስ በጽናትና በትዕግስት እየታገለን እንገኛለን። ወደፊትም ባላህ ፍቃድ እስከ መጨረሻው በጽናትና በትዕግስት እንታገላለን። ዛሬ በቃሊቲ በግፍ እየተሰቃዩ ከሚገኙት ውድ የኢስላም ልጆች አንዱ የሆነው ኡስታዝ ባህሩ ጽናትና ትዕግስትን በተመለከተ በዛ በሚጣፍጥ አንደበቱ በአንድ ወቅት በሚገርም ሁኔታ አብራርቶልን ነበር። በጥሞና እንድታዳምጡትና ሁሉም ራሱን እንዲፈትሽበት እንጠይቃለን። እንደሚከተለው እናቀርብላችኋለን። ለታረዝ ለተማ ለዋረድ ባለም ላይ ሕይወቴን ቢያበላሽ መከራና ስቃዬ በዚች ዓለም ላይ ሁል ጊዜ ተኝቶ በሰላም እንደፈለጉ ሆኖ መኖር ዱንያ ላይ አይታሰብም። ዱንያን አላህ የሰው ልጅ ራሱ ሲፈጥረው ለውጣ ውረድ ለችግሮች ነው። እነዚህን ችግሮች ተቋቁሞ ካለፈ ብቻ ነው የሰላም የደስታ የሐሴት ህይወት መምራት የሚችለው። አለበለዚያ እዚህ ዱንያ ላይ ዘላለማዊ ደስታ ምቾት ሁል ጊዜ አገኛለሁ ከፈተና አመልጣለሁ ኢብትላ ውስጥ አልገባም ብሎ የሚያስብ ሰው ካለ ዱንያን በትክክል አያውቃትም ምናልባትም እስካሁን ድረስ የተወሰኑ ሳምንታቶችን አብረን ገፍተናል ካሁን በኋላም ብዙ ትግል ይጠብቀናል ምናልባት ጽናት ያለው ሰው ፍሬውን ሊቀምሰው አሰበው ቦታ ሊደርስ ይችላል ጽናት ከሌለ ሶብር ከሌለ ነስር የለም ፈተና እኔ አልፈልግም፣ ችግር ውስጥ መግባት እሾህ እንዲወጋኝ፣ ኑሮዬ እንዲደናቀፍ፣ ምንም ነገር እንዲያገኘኝ አልፈልግም፣ ግን ሙስሊም ሆን እፈልጋለሁ የሚል ሰው ምናልባት ከመካከላችን ሊኖር ይችላል። ሰዎች አንድ ጥፊ ሲመቱ ወዲያውኑ አረ ይሄ ነገር ጎበዝ ይቅርብንና ወደ ቤታችን እንግባ የሚልም ሰው ሊኖር ይችላል። አላህ ወሚን ናስ መን ያዕቡዱ ላህ አላ ሐርፊን ይላል። ከሰዎች መካከል አላህን ስብሓንሁ ወተዓላን ጫፍ ላይ ሆኖ የሚገዛ ሰው አለ። ፈኢን አሷበሁ ኸይሩን ኢጥማአነ ብሂ ጥሩ ነገር ካገኘው እሰየው አልሐምዱሊላህ ሙስሊም በመሆን እያለ ጉዞውን ለመቀጠል ይሞክራል ወይን አሷበቱ ፊትነቱን ትንሽ መከራ ትንሽ ጥፊ እርግጫ መቁሰል መውደቅ እስራት ሌሎችም ነገሮች ሲገጥሙት ደግሞ እንቀለበ አላ ወጅህ ይላል አላህ ድሮ ወደ ነበረበት ቦታ ወደ በፊቱ ይመለሳል አለ እንዲህ አይነቱን ሰው አላህ ምንድን ነው ያለው خسر الدنيا والآخرة ዱንያውንም አኼራውንም ያጣ ሰው ነው ዛሊከ ሁወ ልኹስራኑ ልሙቢን ከዚህ የበለጠ ኪሳራ የለም የለይለት ግልጽ ኪሳራ ማለት ይሄ ነው ይላል እኔ ፈተና አያገኘኝም ብሎ ከፈተና ለማምለጥ የሚሞክር ሰው ካለ የዋህ ነው ሁሉም ሰው መፈተኑ አይቀርም የአላህን ፈተና አላህ የሚሰጠውን exercise የቤት ስራ አልሰራም ብሎ ወደ ኋላ የሚመለስ ሰው ምሳሌው እዚህ ጋር ረመጥ አቃጠለኝ ብሎ እሳት ላይ ሄዶ የሚገባ ሰው ማለት ነው ምሳሌው ይላል የሰው ፊትና እንደ ረመጥ ነው የአላህ ስብሓንሁ ወተዓላ ቅጣት ደግሞ እንደ እሳት ነው ሰዎች ጥፊና እርግጫ ሲመቱ ብዙ ብዙ ልክ በቃ አላህ እንደጠላቸው አላህ ስብሓንሁ ወተዓላ እነሱን እንዳልፈለጋቸው አድርገው ያስባሉ ያ ጀማ እንደዚህ አይነት አስተሳሰብ ካለን ከጭንቅላታችን ውስጥ ይህንን ልናወጣው ይገባል አላህ ሁሉንም ሰው በመጀመሪያ ደረጃ እፈትነዋለሁ ብለዋል እንደው ዱንያ ላይ ከፈተና ውጪ ምንም ነገር የለም ሙስሊሞች ደግሞ ሙእሚኖች ደግሞ በኢማናቸው ብዙ ፈተና ይገጥማቸዋል ብዙ መከራ እንደሚያገኛቸው ቁርአን ወለል አድርጎ ነው ያስቀመጠው አማኝ ነኝ ካልክ ፈተና ሰጣለው ወርቅ ወርቅነቱ በእሳት እንደሚፈተነው አማኝም አማኝነቱ ደግሞ በመከራ ይፈተናል አሊፍ ላም ሚም አሐሲበ الناس أن يتركوا أن يقولوا آمنا وهم لا يفتنون ገና ሲጀምረው ነው ቁርአኑ ላይ حسب الناس يتركوا ይላል የሰው ልጆች ያስባሉ ወይ ሊተው አየቁሉ አመና አምነናል ስላሉ ብቻ አብሽሩ ካመናችሁ መንገዱ ሁሉ ገር በገር ነው ሁሉ ነገር ችግር የለውም ማንም አይነካችሁም ሊባሉ ይፈልጋሉ ያላላ አላህ ትናንትና የኢትዮጵያን ሙስሊሞች ለመቶ አመት የሚበቃ ማደንዘዣ መርፌ ተወክተው ነበር ማለት ይቻላል በተለይ ከመቶ አመቱ በኋላ ማለት ይቻላል ከዚህ ከዮሐንስ ጀምሮ ሙስሊሙ ከሚኒሊክ ጀምሮ እየተዳከመ እየተዳከመ መጨረሻ ማደንዘዣው መርፌ ጭልጥ ያለ እንቅልፍ ውስጥ ነው ያስገባው። ዛሬ ደግሞ የሁለት መቶ ዓመት መርፌ ለመውጋት ሩጫ እየተካሄደ ነው በየአቅጣጫው። ሁለት መቶ ዓመት የሚያሰኛል ማለት ነው። አንድ ትንሽ እርምጃ ሲራመድ አይ ሙስሊሞች መንቃታቸው፣ ሙስሊሞች ሃይማኖታቸውን ማወቃቸው ለኛ አይበጀንም የሚሉ መሰሪዎች ይሁዳ በየቦታው ሻጢን ልጅን ወልኢንስ ሞልተዋል እንደዚህ አይነቶቹ አላህ ደግሞ እነዚህን ለፈተና ነው ያስቀመጣቸው ሁል ጊዜም ለፈተና ነው ምክንያቱም አላህ እነዚህ መኖራቸው ሙስሊሞች ተፈትነው ማለፊያቸው ነው ወርቅና ሌላውን ነገር በለያ እሳት ነው እሳት ክፉ ነገር ቢመስልም ነገር ግን ወርቅና ወርቅ ያልሆነው ምን ያደርጋል ይለያል ፈተናም ደግሞ እነዚህ አካሎች መኖራቸው አንተ እኔ እሷ አንቺ ሁላችንንም ማለት ነው ማንን ማንነታችን እንድናውቅ አላህ Wa Ta'ala ለፈተና ያዘጋጀው ነው ሶሃቦች አንዳንድ ጊዜ ሙሲባ ሲደርስባቸው ግራ ሲጋቡ ኬት ነው ይሄ የመጣው ብሎ ሲጠይቁ አላህ Wa Ta'ala መልስ ይሰጣቸዋል ማካን አላሁ ማካን አላሁ ሊየዘረ ልሙእሚኒን አማኞችን አላህ የሚተው አይደለም አላማ አንቱም አለይህ እናንተ አሁን ባላችሁበት በተረጋጋ ሁኔታ ሐታ የሚዘል ከቢተ ሚን ምርጡን ከቆሻሻው ሊያበጥርበት ነው አላህ ስብሓንሁ ወተዓላ ፈተና ሁል ጊዜ የሚመጣው ለሃይማኖቱ የሚሰራውና ማይሰራውን ረቡል ዓለሚን ለመፈተን ብሎ እሱ ራሱ አላህ ስብሓንሁ ወተዓላ ያስቀመጠው ነው ጀነት መግባት እንዲህ በቀላሉ አይገኝም ያ ጀማ ጀነት እንዲህ በቀላሉ በስድስት አምንት ትግል ወይም ደግሞ በስድስት ጅሙዓዎች በሰባት ጁሙዓዎች ብቻ ይገኛል ብለን አናስብ እዚህ ላይ ማወቅ ያለብን ትልቁ ነገር እኛ እንፈተናለን አላህ ለፈተና ነው ያዘጋጀን ፈተና ሲመጣ ያ ጀማዓ መፍራት የለብንም ፈተና ሲመጣ የሆኑ ሰዎችን አስገብቶ የሆነ ችግር ሲመጣ እኔ ምን አገባኝ ብሎ እቤት መተኛት የለም ምክንያቱም መሞት እንደሆነ አይቀርም ሰበቡ ይለያይ እንጂ አንተም ትሞታለህ እሷም ትሞታለች እሱም እሱም ሁሉም ይሞታል አንዱ አልጋው ላይ እንደተጋደም ይሞታል አንዱ የጀግና ሞት ይሞታል ከሞት ደግሞ ለዲን ከመሞት የበለጠ ውድ ነገር የለም ላ ተሕሰብነ الذين قتلوا في سبيل الله አምዋተን በአላህ መንገድ ላይ በዲን መንገድ ላይ የሚሰሙ የሚሰዉ ሰዎችን ሙታኖች ናቸው ብለህ አታስብ በል አህያኡን عند ربهم يرزقون ነው ህያዋን ናቸው ይላል ሰው እኮ ለተራ ነገር ሱብሃንአላህ መስዋዕት ይከፍላል ለተራ ነገር አላህ ምን ይላል አም ሐሲብቱም አን ተድኹሉ ልጀነተ ይላል ጀነት መግባት ዝም ብላችሁ ታስባላችሁ ወይ ወለማ ያዕለም ላሁ ለዚነ ጃሃዱ ሚንኩም ወያዕለም አሳቢሪን ይላል ተመልከቱ ቁርአን እንዴት እንደው ያስቀምጥ እኛ ቁርአን ሁሉን ነገር ነግሮናል እኮ ጀነት ዝም ብላችሁ መግባት ታስባላችሁ አታስቡ ወለማ ያዕለም ላሁ ለዚነ ጃሃዱ ሚንኩም ከእናንተ ውስጥ የሚታገሉትን ሃይማኖት ያስጨንቀኛል ለዲኔ ብለው ላይታች የሚሉ የሚውተረተሩትን የሚደክሙትን ሳያውቅ ወያዕለም አሳቢሪን ታጋሾችን ጽናት ያላቸው በመከራ ሰዓት የሚጸኑትን ሳያውቅ አላህ ስብሓንሁ ወተዓላ ጀነት አያስገባችሁ ማለት ጀነት ውድ ናታ አላ ኢነ ሲልዓተ ላሂ هي الغالية يا الله እቃ ውድ ናት አላ وهي الجنة ነው ያሉት ነቢያችን ያቺ ጀነት ናት ኢማናችንን እናጠንክር እኔስ ልቅሰል ልድማ ደሜ እንደ ጎርፍ ውሃ ይውረድ እንደ ጅረት ስጋዬ ይዘልዘል ይጠበስ በእሳት መቼም ፈተና አታምጣብን አንልም። እንደ ሌሎቹ ከፈተና ማታግባን አንልም። ፈተና መግባት እኛ ጠርተነው በፉጨት አናመጣውም። ግን ከመጣ ምን ያስፈልጋል? ጽናት ያስፈልጋል። ጽናት የሚያስፈልገን ሰዓት ላይ ነው ያለ ነው። ከቸኮል አንድ ሰው ፍሬውን አይቀምሰውም። አንድ ሰው አለ ጊዜው አንድ ነገር አገኛለሁ ብሎ ወዲህ ወዲያ የሚል ከሆነ አለ ሰዓቱ ተስፋ መቁረጥ ወዲያው ይወርሰዋል፣ ቀቢጸ ተስፋ ይሆናል፣ አሰበበት ቦታ መድረስ አይችልም። ስለዚህ ጽናት ወሳኝ ነገር ነው። ነቢያችን ሰለላሁ ዐለይሂ ወሰለም ላጎታቸው ልጅ ሲመክሩት ምን አሉ? ረጅም ነው ሐዲሱ። እንደው አኺሩ ላይ ምን አሉት? ወዕለም አሉት አነ ፊ ሶብሪ አላማ ተክረሁ ኸይረን ከሲራ በምትጠላው ነገር ላይ ጽናት ኖሮ በትዕግስት ካሳለፍከው ብዙ ኸይር ነገር አለበት። ወዕለም አነ ነስራ ማአሶብር አሉት እወቅ ድል የሚገኘው ከጽናት ጋር ነው ወአነ ልፈረጀ ማአልከርብ አሉ ፈረጃ የሚገኘው ከከርብ ከመከራ ጋር ነው ረቡል ዓለሚን ቁርአን ላይ ምን ይላል አም ታስባላችሁ ወይ ጀነት መግባት አላቸው ሶሃባ ሁሉ ቤቱን ብረቱን ገንዘቡን ሁሉን ነገር ሀገሩን ሁሉ ለዲኑ መስዋዕት ሰጥቶ ሲያበቃ ረቡል ዓለሚን ገና ናችሁ ይላቸዋል ገና ናችሁ ይላል ዛሬ እስቲ ማን ነው እስቲ ለዲኑ ገንዘቡን ያወጣ? አንድ ቁራጭ ጋዜጣ ላይ ገንዘባቸውን ላወሊያ ላለው እንቅስቃሴ የሚያወጡ ሰዎች ማን ማን እንደሆኑ ታወቁ ብሎ አንድ ጋዜጣ ሲጽፍ አንዱ ደንግጦ ሁለተኛ ወሊያ አልሄድም፣ ምክንያቱም መርካቶ ስራዬ ላይ መንግስት ይመጣብኛል ብሎ የሚፈራ ሰው አለ። ሱብሃንአላህ እንደዚህ ነው እኮ ጋዜጣ ላይ የተጻፈውን አይታችሁ ከሆነ ዋናው ታርጌቱ እንደዚህ ለማስጀንበርና ለዲኑ ብሎ ገንዘቡን ጊዜውን የሚሰጠውን ሰው ምን ለማድረግ ነው ለማስደንበር እንዲሸሽ ለማድረግ ነው። አረ እንዲህ የሚመጣብኝ ከሆነ ወደ ኋላ ልመለስ። ገንዘባችንን አላህ ይፈልጋል። ጊዜያችንን አላህ ይፈልጋል። ህይወታችንን ረቡል ዓለሚን ይፈልጋል አላህ ስብሓነሁ ወተዓላ። አም ሐሲብቱም አን ተድኹሉል ጀነተ ጀነት መግባት ታስባላችሁ ወይ? ወለማ ያእቲኩም መሰሉ ለዚነ ኸለው ሚን ቀብሊኩም ከእናንተ በፊት የነበሩ ሰዎች ያገኛቸው ነገር እናንተን ሳያገኛችሁ በእነሱ ላይ ያለፈው ሳያልፍ እናንተ ጀነት መግባት የላችሁም አለ አላህ ሱብሃንአላህ ምን ሆኑ ያለፉት ሰዎች መሰትሁሙል በእሳኡ ወደራኡ ይላል አላህ መከራ አገኛቸው ተሰቃዩ ጉዳት አገኛቸው ተራቡ ተጠሙ ታረዙ ንብረታቸውን ተቀሙ ከሀገራቸው ተባረሩ ብዙ መከራ ደረሰባቸው እስከ ግድያ ህይወት እስከ መጥፋት ድረስ ብዙ ብዙ ነገር ሲደርስባቸው ወዙልዚሉ አላላ ተርበደበዱ በአድዎች ሐታ የኩነ ረሱሉ ወለዚነ አመኑ ማአሁ መልእክተኛውና አብሮ ያሉት ሰዎች አማኞቹ ምን እስኪሉ ድረስ ተጨንቀው መታ ነስሩላህ አላህ መቼ ነው የሚረዳን ብለው መሬት እስክጠባቸው ድረስ ማለት ነው ሷቦች እንደዛ ተፈትነዋል አዛብ ዘመቻ ላይ አይታቸዋል ያ ሁሉ አስራ ምናምን ሺህ ጦር ከቧቸው ሶስት ሺህ አራት ሺህ የማይሞሉ ሰሃቦችን ምንድነው ሲከቧቸው አንዳንዶቹ ኢማናቸው ደካማ የሆኑት ፈራተባ ማለትና ጭንቀት ያዛቸው ወበለገትል ቁሉቡ ልሐናጂረ ቀልባቸው ጉሮሯቸው ላይ ደረሰ መግቢያ መውጫው ጨነቃቸው አማኞች ያኔ ተፈተኑ አለ ሙናፊቆችም ነቢን እየጠየቁ ሹልክ ሹልክ ማለት ጀመሩ ግን የአላህ ስብሓንሁ ወተዓላ ነስር ቃላ ኢነ ነስረላሂ ቀሪብ የአላህ እርዳታ ቅርብ ነው ብሎ አላህ ስብሓንሁ ወተዓላ አስቀመጠ መከራ ሁሉ አግኝቷቸው ማለት ነው አላህ ሙእሚኖችን ዝም ብሎ የሚተው ጌታ አይደለም ይሄ ፈተና ብዙ ፈተና ከፊት ለፊታችን ይጠብቀናል። ይህንን ሁሉ ፈተና አልፈን ነው ትግሉ ረጅም ነው። ጉዞ እንዲህ መንጠባጠብ የለም። ተሳቁት ካለ አሰብንበት ቦታ አንደርስም። ነስር የሚባለው ነገር የሚመጣው ጽናት ሲኖረን ነው። አላህ ስብሓንሁ ወተዓላ ጽናት ይስጠን። ብታሰር ብሰቃይ በዱላ ብመታ መጠንከርን እንጂ መፍራትን አላውቅም። እሱ ይፍራ እንጂ የሌለው አቂዳ ሙስሊም አሳልፎ የሚሰጥ ለባዳ ለእኔ አታስቡ አላህ በቂ ነው ሐስቡን አላህ ብዬ ጌታዬን ይሻለው ሌላ ምንም የለኝ እስላም ነው ሕይወቴ ከሰኞች ብሉ፣ በርቱ፣ ተበራቱ፣ ጊዜውም ቀርቧል፣ ግባተ መሬቱ እሰሩ፣ አጥፋችሁ፣ ሰላማዊን ህዝብ ደብድቡ፣ ወስዳችሁ ፍትህ በሌለበት ካሻችሁ ቅጠፉት የተከበረውን የሰው ልጅን ህይወት። ደግሞም ስትፈልጉ ተምሮ ለሀገሩ የሚጠቅመውን ወጣት ጥፋቱን ድካሙን አርጋችሁት ከንቱ ግዴለም አባሩት፣ ግዴለም የለም መድረሳው የሙስሊሙ ተቋም ይዘጋ፣ አሽጉት። አሁን ደግሞ የእናንተ ፍላጎት የሙስሊሙን ቤት መፈተሽ በሌሊት ጭንብል ባጠለቁ ወሮ በላ ሽፍቶች ዝረፉ ገብታችሁ የሰውን ሀቅ ንብረት ግፈኞች ቀጥሉ፣ በርቱ፣ ተበራቱ፣ ጊዜውም ቀርቧል ግባት መሬቱ። ግን እወቁ እንዳትዘናጉ። ላይ ታች ብላችሁ ወጥታችሁ ብትፈርጧት፣ እስላምን ለማደን ሌት ተቀን ብትለፉ፣ ከሀገሩ ለማውጣት ይህ ሁሉ ሴራችሁ ከንቱ የከሸፈ ቅዠት መሆኑን ምን አለ ብታውቁ ሙስሊሞች ቢጽፉ የክብር ሞት ሞተው ሸሂዶች ተብለው አቅሙ የላቸው አችሉም ለማጥፋት ኢስላም ግን ያው ነው መከራው ስቃዩ ግፉ እንግልቱ ቢስተራረቅብን መቼም ብቻ ሰጥም አንበረከክም ለጠላቶቻችን ሁሌም አርበኞች ነን እኔም አንተም አንቺም ልጅ አቂዳችን እኛ ሸሂድ ሆነን ከመጨረሻው መጨረሻው ይኖራል ዲናችን ምን ያስጨንቀናል ምንም አንሰራ ጀነት ተስፋችን ታሪክን ለታሪከኛው ታሪክ ታሪክ ለመሆን አመታት አልፎ ዘመናት ማስቆጠር አይጠበቅበትም። በተለያዩ ጊዜያቶች እንቢ ለመብት ያሉ የታደሉ ትውልዶች፣ የነጻነት ታጋዮች ታሪክ ሰርተው የሰሩትን ታሪክ ለነሱና ለመጪው ትውልድ ተስተጋብቶ ተወድሰውና ተሞግሰው የታገሉለትን ዓላማ ፍሬውን ቀምሰው ይሞታሉ። ስማቸውም ከቀብሩ በላይ በመልካም ሲነሳ ይኖራል። እኛም በዚህ ፕሮግራም ላይ አላህ ለዚህ ትግል ያጨውን ትውልድ ባሳለፍነውና በያዝነው ዓመት የተለያዩ የሙስሊሞችን ታሪክ በደማቅ ብዕሩ አስምሮ የያዛቸውን ክስተቶች በጥቂቱ እንተርካለን። ታሪክ አለን ኩሩ ኩሩ ታሪክ አለን እጅግ የገነነ ህዝብን ያስጠለለ እስላምን ያዳነ ያኔ በጨቅላ ዕድሜ በቡቃያው ዘመን እኛ ሀበሾቹ ድንቅ ታሪክ አለ አልመን ድንቅ ታሪክ እስላም የማይረሳው ኢላ የውም እስከ ሁሉም የሚያውሰው አይሁንብን ኩራት፣ አይሁንብን ጉራ። ድንቅ ታሪክ አለን፣ ሁሌም የሚዘከር ሁሌም የሚወራ። ነገሩ እንዲህ ነው። ዕለተ ሐሙስ ህዳር 6 2005 ህዝበ ሙስሊሙ በመንግስት ተጨቁኖ እየተገፋና እየተንገላታ ባለበት ሁኔታ የድምጻችን ይሰማ አሚሮች በማህበራዊ ድህረ ገጻቸው ለሙስሊሙ ህብረተሰብ አንድ ትዕዛዝ አስተላለፉ። ይህም ትዕዛዝ በይበልጥ አዲስ አበባና አካባቢዋ የሚገኙ ሙስሊሞችን የሚመለከት ነበር። የመሃል ሀገር ሙስሊሞችም በአሚሮቹ የታዘዘውን ተግባር ለመፈጸም ዝግጁ መሆናቸውን በእንቅስቃሴያቸው አሳዩ። ሁሉም ሙስሊም ላልሰማው በማሰማት ዓላማውን በማስረዳት ተወጠረ። የሰላም ነገር የማይዋጥለት መንግስትም ሰላማዊ ጥሪውን በሰማ ጊዜ መሆን የለበትም አለ። ስር ስሩን ይህንን ዓላማ ሊያሰናክል እንቅስቃሴ ጀመረ። ከክፍለ ከተማ ጀምሮ እስከ ቀበሌ በመውረድ ደህንነቶቹን ሰብስቦ የሙስሊሞቹን ቀጠሮ የሚያሰናክል መላ ምቱልኝ ሲል ተማጸነ። በተለያየ መንገድ ይህንን በጎ ዓላማ ሊያደፈርስ ደፋ ቀና ማለቱን ተያያዘ። ይህም የነቃ ትውልድ የስልክ message በመላላክና መረጃ በመለዋወጥ የቆመለትን ዓላማ ለማሳካት የመንግስት ሴራ ሊያከሽፍ ቆርጦ ተነሳ። ፍጥጫው ቀጥሏል። በሰላም አደፍራሹ መንግስትና በሰላም ወደዱ ማህበረሰብ መሃል እነሆ የድምጻችን ይሰማ ትዕዛዝ ከተላለፈ ሁለት ቀን ሞላ። የአዲስ አበባው ሙስሊም ሁሉም ማለት ይቻላል ሰማ። ላስተላለፈው መልእክትም ተገቢውን መልስ በመስጠት የተባለው ቦታ ለመገኘት ሁሉም ለራሱ ቃል ገባ። የታዘዘው ተግባር ሊፈጸም አንድ ሌሊት ብቻ ቀረ። በዚህ መሃል የየሙስሊሙ ስልክ ላይ አንድ መልእክት ተነበበ። ይህም ድምጻችን ይሰማ የጠራው የነገው ሰላማዊ ተግባር የቀጠሮ ለውጥ ተደርጓል የሚል ነበር። በነገው ዕለት ወደ ተባለው ስፍራ ሊሄዱ ቀጠሮ ይዞ የነበረው ሙስሊም በዚህ መልእክት ግራ ተጋባ። ከዛም ሙስሊሙ እርስ በእርስ ተደዋወለና እውነቱን ተረዳ። መንግስት በሙናፊቆቹ አማካኝነት ያስተላለፈው መልእክት ነው ተባለ። ይህ የድምጻችን ይሰማ በነገ ዕለት እንድትገኙ ብሎ ያስተላለፈው የሰላም ጥሪ አወለ አልነበረም። በታላቁ አንዋር መስጂድም አልነበረም፣ ጁምዓም አይደለም። ይልቁንስ እሁድ ጠዋት በቃሊቲ በመገኘት የናፈቁትን የሰላም አምባሳደሮች የታሰሩበት ድረስ በመሄድ በአካል አግኝቶ ጽኑ እኛም በአቋማችን ጸንተናል ለማለት ነበር። ህዳር 9 2005 ዕለተ እሁድ የሱብሒ ሰላት አዛን አለ። ዛሬ ከወትሮ በተለየ መልኩ የአዲስ አበባ መስጂዶች በሱብሒ ሰላት ተሞልተዋል። በቡድንና በተናጠል ወደ አሚሮቻችን ጋር ለመሄድ ተቀጣጥረዋል። የፈጅር ሰላት ከተፈጸመ በኋላ የአዲስ አበባ መንገዶች ሁሉ ወደ ቃሊቲ ያመሩ። መንግስትም ኢትዮጵያን አንዳች ጠላት የወረራት ይመስል ልዩ ኃይሎቹን የጦር መሳሪያ በማስታጠቅ ወደ ቃሊቲ አዘመተ። የሆነው ሆኖ ገና ፀሐይ ሳትወጣ የቃሊቲ ጎዳናዎች ነጫጭ በለበሱ የሰላማዊ ዜጎች ተጣበቡ። የሙስሊሞችን መንጋ ጉዞ ከላይ ሆኖ ለተመለከተ ወደ ቃሊቲ ግቢ የሚፈስ የወተት ወንዝ ይመስል ነበር። ሴትና ወንድ፣ አዛውንት፣ ወጣት ያለየው ይህ የዚያራ ፕሮግራም ገና ከጅምሩ አጀብ የሚያሳይ ነበር። በተለያዩ ክፍለ ሀገራት የሚገኙ ሙስሊሞች በዛን ዕለት አዲስ አበባ ባለመገኘታቸው ተቆጭተው ወደ አዲስ አበባ ላለ ወዳጆቻቸው እየደወሉ የእኛንም እዩልን፣ የእኛንም ጭምር ዘይሩልን እያሉ ቁጭታቸውን ለማብረድ ሞከሩ። መንግስትም በበኩሉ በእስር ቤት አካባቢ ሰላም ለማስከበር ሳይሆን ሰላም ለማደፍረስ ያመጣቸው ፖሊስ ነንባዮች በየሰልፉ መሃል በመሰግሰግ የተለያዩ ትንኮሳዎችን ይፈጽማሉ። የታሰሩ መሪዎቻችን ይፈቱ ብሎ ለሚጠይቀው ህዝበ ሙስሊምም በኮሚቴዎቹ ፈንታ የመኪና ታርጋ ሲፈቱ አሉ። ቢሆንም ግን ሰላም ወዳዱ ሙስሊም ህብረተሰብ ዛሬም ሰላማዊ ነን ሲል በሚያደርገው ጥንቃቄ አመለከተ። ከጠዋቱ ሶስት ሰዓት የተጀመረው የኮሚቴዎቻችንን የመዘየር ስነ ስርዓት ሙስሊሙን በእንባ እያራጨው አለ። የሙስሊሙ ማህበረሰብ መፍትሄ አፈላላጊ ኮሚቴዎችም እስር ቤት ውስጥ የደረሰባቸውን ስቃይና ድብደባ በፈገግታ ቀይረውት ሊዘይራቸው የመጣውን ሙስሊም አብሽሩ በማለት ሲያበረታቱ አሉ። የሙስሊሙ ብዛት እስር ቤቷ በእድሜዋ አይታው የማታውቀው ቁጥር በመሆኑ ሁሉም ሙስሊም እነዛን የሰላም አምባሳደሮች ጨብጦ ለማለፍ እንኳ ጊዜ አልበቃለ። ተስፋ የማይቆርጠው ህዝብም በዛ ፀሐይ የጓጓለትን ዓላማ ለማሳካት ተራውን ይጠባበቅ ያዘ። በቃሊቲ የሚኖሩ ክርስቲያኖችም ይህ የሰላማዊ ህዝብ አሳዘናቸው በፀሐይ ሀሩር የደረቀ ጎሮሯቸውን ያርሱ ዘንድ ከየቤታቸው ውሃ በማውጣት ኑ አሏቸው ሙስሊሙም ተደሰተ ደከመኝ ሰለቸኝ ሳይሉ ቆመው ተራ በተራ በባልዲ ውሃ እያመላለሱ አስተናግዷቸው በዚህ ተግባራቸውም የኢትዮጵያ ሙስሊሞች ታሪክ እነዚህን ክርስቲያኖች የመቻቻል ተምሳሌቶች ሲል ያሰፍራቸዋል በመጨረሻም ይህንን በዓለም ተሰምቶ የማይታወቅ የኢትዮጵያ ሙስሊሞች የከወኑትን ታሪክ ስናነሳ ሙስሊሙ ህብረተሰብ ታሪክ ሰራው ብሎ እጁን አጣጥፎ እንዲቀመጥ ሳይሆን ይልቅንስ በቁርጠኝነት ለመታገልና አባቶቻችን አንገታቸውን ሰውተው ያመጡትን ዲን እሱም በሰላማዊ ትግል በማሸነፍ ለመጪው ትውልድ ለማስረከብ ዘንድ እንዲነሳሳ ነው። ዛሬ አሸባሪ ተብለው የተወነጀሉ የሰላም ዘቦችም የኢትዮጵያ ብሔራዊ ጀግኖች ተብለው የሚሸለሙበት ጊዜ ሩቅ አይሆንም። ገጣሚ ሙኒር ምን ነበር ያለው? አምጣ ለጥፍልኝ፣ ስም አውጥልኝ፣ ዛሬ አሸባሪ በልኝ፣ ለጥፍ አውራ ወሬ። አዎ አሸባሪ ነኝ፣ ለጥፍ በደንብ አውራ። ነገ ትጣራለህ፣ ነገሩ ሲጣራ አንገት ትደፋለህ፣ በዱንያም ባሄራ። አዎ አሸባሪ ነኝ፣ ጠር ነኝ፣ ለሙሰኛ ሀገርና ዲኔን ምጠብቅ አርበኛ። አዎ አሸባሪ ነኝ ለሌ እንቅልፍ የማልተኛ ለጥፍልም ሌላ ፈልግ ስም አምጣና የሌባ የደረስ ሀያ መች ያውቅና አክራሪ ነው በለኝ። አዎ አክራሪ ነኝ። የሰው መብት ማልነካ የራሴን የማልሰብ ውሸት የማይመኝ እውነትን የምመብ አድማጮቻችን እየተከታተላችሁ ያላችሁት ፍትህ ሬዲዮን ነው። ባለፈው ሳምንት ጥያቄ አቅርበንላችሁ ነበር። ጥያቄውም አህባሽ ወደ ኢትዮጵያ እንዲገባ ጥናታዊ ጽሑፍ ያቀረበው አንድ አይሁዳዊ መሆኑ ይታወቃል። ይህ አይሁዳዊ ማን ነው? የትና በመቼ ዓመተ ልደት ነበር ያቀረበው የሚል ጥያቄ ነበር። በጠየቅናችሁ መሰረት በርካታ አድማጮቻችን መልሱን በኢሜይላችንና በፌስቡክ ገጻችን ልከውልናል። መልሱን በትክክል ቀድመው የላኩልን የሶስት አድማጮቻችን ስም እናሳውቃለን። ከዛ በፊት መልሱን እናሳውቃችሁ። አህባሽን ወደ ኢትዮጵያ እንዲገባ ጥናታዊ ጽሑፍ ያቀረበው አይሁድ ፕሮፌሰር ሀጋይ እንሪች ይባላል። ጥናቱን ያቀረበው የካቲት 10 2000 ዓመተ ልደት በአዲስ አበባ ዩኒቨርሲቲ በ6 ኪሎ ካምፓስ በታሪክ ትምህርት ክፍል ውስጥ ነው። በዚያን ጊዜ ጥናታዊ ጽሑፉ ፖለቲካዊ አጀንዳ እንዳለበትና ሙስሊሞችን ለማዳከም ሆን ተብሎ የተዘጋጀ ጥናታዊ ጽሑፍ መሆኑ ካጋለጡት ውስጥ አሁን በእስር ቤት የሚገኘው ጀግናው አህመድ ጀበል ይገኝ ነበር። አህመድ ጀበልና ሌሎች ወንድሞች ይህ ጥናታዊ ጽሁፍ የአይሁድ ሴራ እንደሆነና አህባሽ የሚባል አስተሳሰብ ለኢትዮጵያም እንደማይጠቅማት በወቅቱ አስረድተው ነበር። የዚህን ጥያቄ መልስ ቀድመው የላኩልን አንደኛ ቢንሞ ሁለተኛ አህመድ እንድሬና ሶስተኛ Straight Path ወይንም ቀጥተኛው መንገድ ናቸው። እንዲሁም በርካቶች መልሱን መልሰዋል። ለተሳትፏችሁ ከልብ እናመሰግናለን። የዛሬው ጥያቄያችን የሚሆነው ባለፈው ዓመት 2004 ጥቅምት ወር ላይ አንድ ወንድማችን በአህባሾች በሚዘገንን ሁኔታ መገደሉ ይታወቃል። የአህባሽ ባመጣው በላ ለመጀመሪያ ጊዜ ሸሂድ የሆነ ወንድማችን ማን ይባላል? የት ሀገርና እንዴት ነበር የገደሉት? ጥያቄውን ደግመዋለሁ። ባለፈው ዓመት 2004 ጥቅምት ወር ላይ አንድ ወንድማችን በአህባሾች በሚዘገንን ሁኔታ መገደሉ ይታወቃል። የአህባሽ ባመጣው በላ ለመጀመሪያ ጊዜ ሸሂድ የሆነ ወንድማችን ማን ይባላል? የት ሀገርና እንዴት ነበር የገደሉት? መልሳችሁን በኢሜይላችን ወይም በፌስቡክ ገጻችን በኩል እንድትልኩልን እንጠይቃለን። አድማጮቻችን ለዛሬ ያዘጋጀንላችሁ ፕሮግራሞች የስካሁኖቹ ነበሩ። ትግሉን በተመለከተ የምትሰሙትን ማንኛውንም መረጃ በኢሜይላችን ኤፍቲኤች 911gmailcom አት ጂሜል እንድትልኩልን እንጠይቃለን። ፍትህ ሬዲዮን በብሉቱዝ ለወዳጅ ዘመዶ በማስተላለፍ ኢስላማዊ ግዴታውን ይወጡ እያልን ለዛሬ እዚህ ላይ እንሰናበታችኋለን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሙስሊሞች ተዘው ሰላም ሰላም ባሉ በስር ተንገላቱ፣ ብዙ ተሰቃዩ። ታዲያ የግፍ መዓት ቁጣን ወለደና ትግሉ ተፋፋመ። ዳግም እንደገና ትግሉ ተፋፋመ ዳግም እንደገና ትግሉ ተፋፋመ ዳግም እንደገና ትግሉ ተፋፋመ ዳግም እንደገና